ከመቶ ዘጠና ሁለት ከሱረቱ ሹዓራ ከመቶ ዘጠና ሁለት መቶ ዘጠና ሁለተኛው ስለ ቁርአን ነው የሚነግረን እንግዲህ ከነቢዩላህ ሙሳ ታሪክ አንስቶ የነቢዩላህ ኢብራሂምን ከዚያም የኑህን ብሎ እስከ ሹዓይብ ታሪክ ድረስ ከነገረ በኋላ ወደ ነቢ ዓለይሂ ሰላቱ ወሰላም የዳዕዋ ሂደት የዳዕዋ ህይወት ውስጥ ተመለሰ። وإنه إلى الله وإنه أي القرآن الذي تقدم ذكره مجمريا القرآن لا ما يأتيهم من ذكر من الرحمن محدث إلا استمعوه وهم يلعبون من ذكر بميل يتوسع قرآن ምዕራፉ መጀመሪያ ላይ ያነሳነው ቁርአን من ذكر ولد ولد ያነሳነው ቁርአን ለተንዚሉ ረቢል ዓለሚን ከዓለማት ጌታ ከአላህ የወረደ ነው እንጂ ከማንም የመጣ አይደለም። በነቢዩ ዓለይሂ ሰላቱ ወሰላም አቅም የተጻፈ አይደለም። በመኮች ቃላት ወይም ዩዓሊሙሁ በሸር የሆነ ሰውዬ የሚያስተምረው ነው ብለው እንደሚዋሹት ሰዎች የተጻፈ ድርሰት አይደለም። ቁርአንን በዓለም ላይ አሁንም ቢሆን አሁንም ያሉ ሰዎች በጠቅላላ ቢሰበሰቡ ቁርአንን አንዱን ምዕራፍ እንኳን የሚያህል መጻፍ አይችሉም። በጣም ሞክረዋል እኮ ሰዎች፣ ብዙ ሰዎች እኮ ሞከሩ። አንድ ጊዜማ ሱረቱል ሙስሊሙን የሚል በአረበኛ ጻፉና በኢንተርኔት ለቀቁት። የዛሬ ዘጠኝ ዓመት ወይ አስር ዓመት አካባቢ ዳማ ነበር። ከዚያ ኢንተርኔት ላይ ተለቀቀ ተባለና ስንገባ ምን ምን ይላል መስላችሁ? يا ايها المسلمون لا تقتلوا يا ايها المسلمون ان النصارى اخوانكم يا ايها المسلمون من عمل تقولوا يا የሚፈሯት አለቻቸው አይደል? እዚህ ቁርአን ላይ አንዳንድ ጊዜ ነካ የምታረጋቸው ነገር አለች አይደል? ያችን የሚያስቀር ነው። ከዚያ በኋላ ምን ኢቅራህ አደረጉ? ያን ያይል የጻፈው ሰውዬ ሱረቱል አንፋል እና ሱረቱ ተውባ ይቅሯል። እነዚህ በቃ ጦረኞች ምዕራፎች ናቸዋል። ለምን ሲባል ስለ ጂሃድ ነው የሚያወሩት። ስለ ጂሃድ ማለት እኮ ተነስተህ ወረህ ፍጀው፣ ግደለው፣ ጨፍጭፈው ማለት እኮ አይደለም። እንዲህ ትንሽ ትዕቢተኛ የሆነው ኮርኮም አርገ ዝቅ አርገው አንገቱን አስደፋው ማለት ነው። እንደፈለገ ሰው ላይ የሚፈነጭ ካለ አይ ይሄ መሬት የጋራ መሬት ነው፣ እንስሳውም ሰውም በሰላም መኖር ያለበት ነው ብሎ ኮርኮም አድርጉት ማለት እንጂ ጨርሳቸው አጥፏቸው ማለት ሰዎቹ እንዳይኖሩ ሰላም ንሷቸው ማለት አይደለም። አላኩል ያህል ሱረቱል ሙስሊሙንም ይበሉ አንዱ ደግሞ ቁርአን ሱረቱ ተውባንና ሱረቱል አንፋልን አውጥተው አሳትመው ቁርአን እንትን ማለት አሳትመው ብዙ በብዙ ሺህ የሚቆጠር በአለም ላይ ሊበትኑ ከዚያ ሲያይ ሰው ጎደሎ ነው። ሰብስቦ የማተሚያ ቤቱ ተገዶ ባህር ጣለ ይባላል። ባህር ውስጥ እንዲያስገባው አንድ ጊዜ ደግሞ ድሮ ገና ህትመት እንደተጀመረ ወመን የብተጊ ገይረ ልእስላሚ ዲነን ፈለን ዩቅበለ ሚንሁ ወፊ ልአኺረቲ ምን አልኻሲሪን ነው የሚለው። እዚህ ላይ አንዲት ቃል ብቻ ነሱ ምን አሉ? ወመን የብተጊ ልእስላመ ዲነን ኢስላምን ሃይማኖቴ ነው የሚል ይሆናል ማለት ነው። ገይር ስለተነሳ ይችን ቃል እንኳን ማለፍ አልተቻለም። አንዲት ቃል እንኳን ይቺ ስህተት ስትነሳ ዓለም ጮህባቸው። هذا القرآن አላህ ያወረደው ለመሆኑ የሚጠብቀው እሱ ነው። ይሄ ቁርአን ዓለም ላይ ያለ ሙስሊም በሙሉ ሲገልጽ አሁን ያለነው ሱረቱ ሹዓራ ስንተኛ አንቀጽ ነው? 192ኛ አይደል? የትም ላይ ያለው ቁርአን 192 ተኛ ብትገብ የሚገኘው ምንድን ነው? ወኢነሁ ለተንዚሉ ረቢል ዓለሚን ነው የሚገኘው። ዛሬ የለም ከዛሬ 1400 ዓመት በፊትም የተጻፈው የዑስማን ኸጥ ቢታይ ልክ ይሄን ነው የሚያመለክተው። አንዲት ቃል እንኳን አይጨምርም። የሚገርማችሁ አቂሙ ሰላተ ወአቱ ዘካት ሶላት አሁን ሲጽፍ በዋው ነው የሚጽፈው አይደል ቁርአኑ በአሊፍ ብትጽፍ የትኛውም ማተሚያ ቤት የቁርአን ማተሚያ ቤት ተቀብለት የለውም። አሁን እኮ እኛ ስናስተምር አረበኛ የምናስተምር ሰዎች ሶላት ሷድ ላም አሊፍ ታ ነው የምንጽፈው ሳመርቡጣ ነው የምንጽፈው ሶላት። ቁርአን ላይ ሲጻፍ ግን ሶላት ዋው ነው የሚጻፈው። ዋው ላይ አሊፍ ይቆማል። ይችኑ መሰረዝ አይቻልም። ይችኑ መቀየር አይቻልም። ማን አግብቶህ ሰሃባዎቹ እንዳስቀመጡት ነው ይዘህ መቀጠል ያለብህ ነው። وإنه لتنزيل رب العالمين። ታዲያ በጽሁፍ ደረጃ ከዚህ ውስጥ አንወጣም ብለን ሰሃባዎች ካስቀመጡት እንኳን ጽሁፍ አንቀይርም ያልን ሰዎች እምነታችንን እንቀይር ታዲያ። እምነታችን አላህ እጅ አለው ብለው ነው ያስተማሩ። አላህ ያይሃል ብለውናል። ማ ያለው ብለው አስተማሩ። አላህ አርሽ ነው ብለው አስተማሩ። ታዲያ መጥቶ ከዚያ በኋላ አሽዓሪ፣ ማቱሪዲ፣ ምናምን ሙዕተዚላ፣ ጀህሚያ ብለን እንቀይረው ቃሉን እንኳን እንዳትቀይሩ የጽሁፉን እንኳን ግንዱን እንዳትቀይሩ የተባልን ሰዎች وإنه قرآن لتنزيل رب العالمين يا علامات كيتا يا وردونه لمنزل من عند رب العالمين إنا أنزلناه في ليلة القدر إنا بلوكون وريني قرآننا بالشطر التوراة الإنجيل من يا ورد منه إنا أنزلنا التوراة لك يسوي الجن ልዩነቱ ምንድነው የሰው لما استكاكل لما, لما ለማረም ወይም ለመቀየር ለማበላሸት ብለው የገቡት ሰዎች በሙሉ እንዳይሳካላቸው አድርጌያለሁ ይላል። ኢና ነሕኑ ነዘልነ ዚክራ ወኢና ለሁ ለሓፊዙን። ይሄ ቁርአን እኔ ነኝ ያወረድኩት የምጠብቀው እኔ ነኝ፣ እኛንን የምንጠብቀው ይላል አላህ። እኛንን ሲል እንግዲህ እስቲ ማነሽ ሞክሪ ማለት ነው። አላህ እንትን የሚያስፈልገው ቦታ ላይ ማስፈራሪያ ሲያስፈልገው እኛ ይላል አላህ ቃሉ <clears throat> ወኢነሁ ቁርአን ለተንዚሉ ረቢል ዓለሚን ስለዚህ ብሎ እብኑ ከሲር ሲጀምር ተፍሲሩን አልቁርአኑ አንዘለሁ ላህ ቁርአን አላህ ነው ያወረደው ማዕናውን ነው እንጂ ቃሉ አይደለም ምን አገባኝ እኔ እኔ ነኝ ያወረድኩት እያለ ማዕናውን ነው ፊደሉን ነው አዎ ይሄ ቁርአን እኛ ሚን አልፋቲሐቲ ኢላ አኺሪ ናስ አላህ ያወረደው ነው በዚህ ተናግሯል አዎ ቁል አዑዙ ቢረቢል ፈለቅ አላህ ተናግሮታል ይህን ቃል ራሱ እነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ታማኙ ጅብሪል መላኢካው ይዞት ወረደ ከአላህ አላ ቀልቢከ በአንተ ልቦና ላይ በረሱል ዓለይሂ ሰላቱ ወሰላም ሊተኩነ ሚነል ሙንዚሪን ከሚያስፈራሩት ሰዎች ልትሆን ከሚያስፈራሩት አዎ ያጠፋ ሰው እንዲደርስበታል ብለው ሊያስጠነቅቁ ማለት እኮ ነው። ብይን ሙቢን ግልጽ የአረበኛ ቋንቋ በሆነ አላህ ለጅብሪል جبريل ጅብሪል በአንተ ልቦና ላይ አምጥቶ ያስተማረህ نو نزل به الروح الأمين وهو جبريل عليه السلام قاله غير واحد من السلف كسلف وشتو عند አይደለም ቁጥር ስፍር የሌላቸው ሰዎች የፈሰሩት يفسروا جبريل ብለው ابن عباس محمد بن كعب قتادة عطية العوفي سدي ضحاك زهري وابن جريج وهذا مما لا نزاع فيه ምንም ጭቅጭቅ ሙግት የሌለበት ተፍሲር ነው ይሄ قال الزهري وهذه كقوله قل من كان عدوا لجبريل ይሄ አያትና ሱረቱል በቀራ ላይ ለጅብሪል ጠላት የሆነ አሉ አይሁዶች ምን አሉ እንደው በተው ቀዳዳር የሚፈልጉት መሐመድ ለአንተ ቁርአን የሚያወርድልህ ማን ነው አሏቸው ጅብሪል አሉ ጅብሪል ባይሆን እንኳን እንቀበል ነበር ጅብሪል ጋርማ በፍጹም በየጊዜው እየመጣ ሲያስቀጣን የነበረ ስለሆነ እኛሱ ጋር ሳንቀበልም አለ ቁርአን ምን አለ ቁል መን ካነ ዐድወን ሊጅብሪል ለጅብሪል ጠላት የሆነ ሰው ፈኢነሁ ነዘለሁ ዐላ ቀልቢከ ቢኢዝኒላህ ጅብሪል በአንተ ላይ ቁርአንን አምጥቶ ያሰፈረው እሱ ነው በአላህ ፍቃድ ሙሰድቀን ሊማ በይነ የደይ ቁርአን ከሱ በፊት የነበሩ መጽሐፍቶችን እውነታቸውን ያረጋገጠ ሲሆን ዐላ ቀልቢከ ያ ሙሐመድ ሳሊመን ሚን ደነስ ወዝያደቲ ወነቅ ምንም አይነት ሳይጨመርበት ሳይቀነስ ሳይደበዝዝ እንዳለ ያወረደልህ لتكون من المنذرين أي لتنذر به بأس الله ونقمته على من خالفه وكذبه قرآنا يستبابل قرآنا يالتقبل سو كله يا الله قطعتنا فتنا عندما يدرسبت لستاستنكك دي هبتانو دي وتبشر به المؤمنين المتبعين له قرآن يتكتلوا سوچ دمو ልታበስራቸው ማለት ነው هدى للمتقين ብሎናል አላ በቀራ ላይ وقوله بلسان عربي مبين أي هذا القرآن الذي أنزلناه إليك أنزلناه بلسانك العربي الفصيح አልካሚል አሻሚል በጣም ብሩህ የሆነ ግልጽ የሆነ ሁሉን ነገር የሚያጠቃልል ምንም አይነት ቋንቋ ከሱ በላይ መቼውም ሊሆን በማይችል በአረበኛ ቋንቋ ነው። ሌሎች ቋንቋዎች የሆነ ጊዜ ይወለዱና ይመሰረቱና ከዚያ በኋላ ሲሄዱ ሲሄዱ የሆነ ጊዜ በጣም እንትን ይላሉ ያድጋሉ። ከዚያ በኋላ ደግሞ ይወርዱ ይወርዱ ይወርዱና መጨረሻ የሚናገርባቸው ሰው ሁሉ ይጠፋል። እንዲሁም አንዳንድ የዓለም አቀፍ ቋንቋ የሚባሉት በየመቶ አመቱ ቢያንስ dictionary ያስቀይራሉ አሉ። ምክንያቱም ከመቶ አመት በፊት ይጠቀሙ የነበረውን የሚጠቀመው ስለሚጠፋ ምናልባት ያ አንዱ ቃል ይሆናል። ያ yes ድሮ yes ለማለት ነበር ምናምን ብለው ብለው አሁን yeah ደርሰዋል፣ ያ ይቀራል። ሌላ dictionary ያስፈልገው ይሆናል ማለት ነው። ከለጣጣን ምክንያቱም ሰው dictionary ገብቶ yes ን ቢፈልግ ላያገኘው ይችላል። አረመኛ ግን ሲጀመር ራሱ አድጎ ነው ያለው። እናሳድገው የሚባል ነገር የለውም። አሁን ያጋጠመው አረመኛ ባይሆን በራሱ በልጆቹ በቤተሰቦቹ ውድቀት አረብ ሀገር ላይ ሄደ እኮ አረበኛ ማገር መናገር የምታፍርበት ደረጃ እኮ ነው። አረበኛ አታውቅም አለኛ እንዱ አረ አረበኛ ነው እንዲህ ያለ የሌለ ትምህርት የማልኩት በፍጹም አረበኛ ብታቅ ኖሮማ እኔ ገባይ ነበር ብትለዋል። እሱ እኮ አረበኛ አይደለም የሚናገረው። እውነቱ ከሆነ አነ የጂ የሚባል አረበኛ አለ፣ ድብልቅልቅ ያለ ዝም ብለህ እጁን ማየት ይሻልሃል ቋንቋውን ከምትሰማ ወደዚህ መድ ከሆነ አረበኛ ቋንቋውን አሳድጋለሁ ብሎ አዎ ነህው ተሰርቶለታል፣ ሶርፍ ተብሏል። በተለይ እስላም ከተቀበለው በኋላ የአረበኛን ቋንቋ ዑለማኡል ኢስላም ያውም አጀሞቹ አረቦቹ አይደሉም። አጀሞቹ ይህን ቋንቋ ሰው እንዴት በቀላሉ ሊማረው እንደሚችል ያልሰሩት ያልፈቀሉት ድንጋይ የለም። ግን ያው ዋናውን አረበኛውን ለማግኘት ነው እንጂ ለማሳደግ አይደለም። እኔ ከጎጃም መጥቼ አረበኛ እንዴት እናገራለሁ? እኔን የኔን የኔን ምላስ አስተካክለው አረበኛ ተናጋሪ ለማድረግ መዓት ስራ ነው የሰሩት። ተናጋሪዎች ግን ቋንቋው ጠፋባቸው። የሌላ ሰው ቋንቋ ነው የሚማሩት እነሱ። የሚገርመው ሰራተኛ ትመጣለች፣ ቤቱ ውስጥ ያለውን ልጅ በእሷ ቋንቋ ነው የምታሳድጋቸው። የእናትና የአባታቸውን ቋንቋ የለም። ምክንያቱም ብዙ አያገኟቸውምና ነው አሉ። ሲነግሩ የሕክማውን በኋላ ሲነግሩኝ ልጆች ሰራተኞች ጋር ነው የሚያድጉት ስለዚህ አላህን እግዚአብሔር ብላ ልታስተምራት ትችላለች እግዚአብሔር ብላ ታመናል ከዛ በኋላ ልጅቱ ትላለች መስገድ ማለት እንዲህ እንዲህ ማለት ነው ብላ ባትሰል ኢላው ሰል ይሄው ባለቻል እየሰገድኩ ነው እንጂ እንደዚህ መስገድ እኛ ጋር እንደዚህ ነው የሰላት الصلاه المذكوره في القران هذه لا ስለዚህ ቋንቋው ያረበኛ ቢሊሳኒን አረቢይ ሙቢን ማለት ግልጽ የሆነ በአረበኛ ቋንቋ። ለዚህ ነው ትክክል አረበኛ የሚገባቸው ሰዎች ቁርአንን ቢያነቡ ከመቶ ሀምሳው ሊገባቸው ይችላል። አረበኛ የገባቸው ሰዎች አረበኛ የማያውቁ ሰዎች ያው ዱዓ ያስፈልጋቸዋል። ወኢነሁ ለፊ ዙቡሪል አወሊን ቁርአን ዝናው ስለ ቁርአን ትልቅነት እውነታነት كقدمو متعافوچم ውስጥ جوال ذكر القران موجود في كتب الاولين زبور مالت መጽሐፍቶች توش مالت اولم يكن لهم ايه ان يعلمه علماء بني اسرائيل لن نسلمون وتأمر تامر ايهنباتو من ان يعلمه ما وقو من نبينا عليه الصلاه والسلام ان يعلمه ሙሐመድን ሰለላሁ ዐለይሂ ወሰለም ዑለማኡ በኒ እስራኤል የእስራኤል ልጆች ምሁራን ነቢዩን ገና ከመወለዳቸው በፊት ከመምጣታቸው በፊት ትንትን አድርገው ስለሱ ማወቃቸው ተአምር አይሆንም? አንዳንድ እኮ ተወልዶ እንኳን የሰፈር ሰው የማያውቀው ሰው አለ። መሐመድ ሰለላሁ ዐለይሂ ወሰለም ገና ሳይወለዱ በፊት የዓለም ምሁራን ነን የሚሉ የተውራትና የእንጂል ምሁራን የሚወዳደሩት እሳቸውን በማወቅ ነበረ ስለ እሳቸው በደንብ በማወቅ ነበረ አውለም የኩን ለሁ አየትን አን ያዕለመሁ ዑለማው በኒ እስራኤል በቂ ነው ምን ያህል ክብር ቢኖራቸው ነው ገና ሳይወለዱ የሚወለዱበት ዘመን የሚወለዱበት ቦታ የሚወለዱበት ብሔረሰብ ከዚያ ደግሞ የሚሰሩት ስራ ቅድሚያ የተተረከለት አርባ ዓመት ገዝቶ ኃይለ ስላሴ ታሪኩ የሚያውቀው የለም እኔ እንኳን ያገሩ ሰው አላቀም ብዙ የኃይለ ስላሴ አባት ማን ነው ይባል አላቀም አማ መሐመድ ሰለላሁ ዐለይሂ ወሰለም ገና ሳይፈጠሩ እናቲቱ ሳታውቃቸው ምሁራን ዓለምን እየመራን ነው የሚሉ ምሁራኖች ስለ መሐመድ ይናገራሉ ዐለይሂ ሰላቱ ወሰላም። አወለም የኩን ለሁም አየተን አይ ያዕለመሁ ዑለማኡ በኒ እስራኤል ወለው ነዘልናሁ አላ ባዕድ አልአዕጀሚን ቁርአንን በአንዳንድ አጀሞች ከአረብ ውጭ ባሉ ሰዎች ላይ አውርደነው ቢሆን ኑሮ ፈቀረአሁ ዐለይህም በእነሱ ላይ ቢያነብባቸው ያ አጀሙ ማካኑ ቢሂ ሙእሚኒን በሱ አያምኑም ነበር አይቀበሉም ነበር ላኪን ከነሱ የሆነ ከነሱ የተወለደ በጣም እነሱ ዘንድ ክብር ያለው ሰው ተነስቶ በማስተማሩ ሊክዱት ይገባልን ይላል። ولو نزلناه ثم قال تعالى مخبرا عن شدة كفر قريش وعنادهم لهذا القرآن أنه لو نزل على رجل من الأعاجم ممن لا يدري من العربية كلمة وأنزل عليه هذا الكتاب ببيانه وفصاحته لا يؤمنون به ولهذا قال ولو نزلناه على بعض الأعجمين فقرأه عليهم ما كانوا به مؤمنين كما أخبر عنه في الآية الأخرى ወለው ፈተሕና አለይህም ባበን ሚነ ሰማ በእነሱ ላይ ከሰማይ በር ብንከፍትላቸው ፈظሉ ፊህ ያዕሩጁን ወደ ሰማይ እየወጡ ቢቀጥሉ ቢውሉ ለቃሉ ኢነማ ስኪረት አብሳሩና አይናችን ተደግሞባት ነው እንጂ እውነት እየወጣን አይደለም ባሉ ብለን ወለው አነና ነዘልና ኢለይህም ልመላኢካ ወከለመሁም ልመውታ ለእነሱ መላይካ ብናወርድ ያናግሯቸው መላይኮች እነ ጅብሪል እነ ሚካኤል በየበሩ እየቆረቆሩ ቢነግሯቸው ወከለመሁም ልመውታ ከነሱ በፊት የሞቱ አያት ቅማንቶቻቸው ተነስተው ቢነግሯቸው አይቀበሉም። ለምን? እነ الذين حقت عليهم كلمة ربك እነዚያ የአላህ ስብሓነሁ ወተዓላ ቃል ያረፈችባቸው ላ ዩእሚኑን ምንም ቢሆን አያምኑም፣ መቼውም ቢሆን አይቀበሉም። ከዛሊከ ሰለክናሁ ልክ እንደዚህ አስገባነው ምኑን ዒናዱን ሞገቱን ሞገደኝነቱን አስገባነው ፊ ቁሉቢል ሙጅሪሚን በአመፀኞች ልቦና ውስጥ ኩፍሩን እንደዚህ አስገባን ይላል يقول تعالى كذلك سلكنا التكذيب والكفر والجحود والعناد أي أدخلناه في قلوب المجرمين لا يؤمنون به بقرآن يامنون حتى يروا العذاب الأليم የሚያመውን ቅጣት እስከሚያዩ ድረስ በአይናቸው እስከሚያዩ በአካላቸው እስከሚቀምሱ ድረስ አያምኑም። አይ ሐይቱ ላ የንፈዑ ዛሊሚነ ማዕዝረቱሁም ምንም አይነት ምክንያት ማቅረብ በማይጠቅምበት ጊዜ ወለሁም ላዕና ወለሁም ሱኡ ዳር ፈየእትየሁም በግተተን በድንገት በሚመጣቸው ጊዜ ወሁም ላ የሽዑሩን እነሱ ምንም ሳይሰማቸው አላ ፈየቁሉ ይላሉ ሀል ናሕኑ ሙንዘሩን ለመሆኑ እኛ አሁን ጊዜ ይሰጠናል ከዚህ በኋላ ይላሉ አፈቢዐዛቢና የስተዕጅሉን ታዲያ እንደዚህ በኋላ ለማለት ነው በእኛ ቅጣት የሚጣደፉት መቼ ነው መተ ሀዘል ዋዕዱ እያሉ የእኛን ቅጣት የሚያጣድፉን ለዚህ ነው አፈራአይት እስቲ ንገረኝ ኢመተዕናሁም ሲኒን አመታት ብናጣቅማቸው ثم جاءهم ما كانوا يوعدون ከዚያ በኋላ የሚቀጠርላቸው ቅጣት ቢመጣባቸው ማ አግና አንሁም ማ ካኑ ይመተዑን ያ የተሰጡት እድሜና የቆዩበት እድሜ ምንም አይነት አይፈይዳቸውም። ወማ ለክና ሚን ቀርየትን ኢላ ለሃ ሙንዚሩን የትኛውንም መንደር ማንኛውንም መንደር አላጠፋንም አስፈራሪ ያላት ቢሆን አስፈራሪ ከመጣላት በኋላ እንጂ ዚክራ ማስታወሻ ሲሆን ወማ ኩና ዛሊሚን እኛ ደግሞ በዳዮች አይደለንም وفي الحديث الصحيح نبياتنا عليه الصلاة والسلام من يلالو يؤتى بالكافر فيغمس في النار غمسة كم كان كافر يمتأن الله እሳት ውስጥ አንድ ጊዜ ንክር ያደርገዋል ثم يقال له هل رأيت خيرا قط በዱንያ ላይ ያ የኖርክበት ነገር አንድ ነገር ጥሩ ነገር አይተህ ታውቃለህ ተብሎ ይጠየቃል هل رأيت نعيما قط ደስታ ጸጋ አይተህ ፈየቁሉ ላ ወላሂ ያ ረቢ አንድም ቀን አይቻላቅም ይላል። ይሄ ዱንያ ላይ ያለው ደስታና ፌስታ ከጀሃነም አንድ ጊዜ መነከር ጋር ሲያስተያዩት ምንም ነገር አይመስልም። እዚህ ዱንያ ላይ ባላቸው ባለው የደስታ አይነት ምንም ቢዝናኑ የጀሃነምን አንድ ጊዜ መነከር ያህል እንኳን አይተካላቸውም። ማ አግና አንሁም ወዩታ ቢአሸድ ናሲ ቡእሰን ከዚያ ጀሃነም ውስጥ በቅጣት ዱንያ ላይ በጣም የነበረው ስቃይ የነበረን ሰውዬ ደግሞ አላህ ያመጣና ፈዩስበጉ ፊል ጀነቲ ሰብጋ ከጀነት ኒዕማ ትንሽ ቀባ ይደረጋል። ثم يقال له هل رأيت بؤسا قط ችግሮ ያውቃል ችግር የሚባል ሰምተህ ታውቃለህ ይሉታል ይለዋል አላህ فيقول لا والله يا ربي አንድም ችግር አጋጥሞኝ አያውቅም። አንዲት እንኳን ቅምሻ ከጀነት ዱንያ ላይ የነበረውን በሙሉ ችግርና ጭንቀት ያስረሳሃል ነው። ስለዚህ እዚህ ዱንያ ላይ የተቸጋገርን ያለን ሰዎች ኑሮ አይቸገረን፣ ህይወታችን በሙሉ ምስቅልቅሉ ወጥቶ ውጥንቅጡ ወጥቶ ኩፍር እንድንሰራ ቢድዓ እንድንሰራ ሙንከር እንድንሰራ እየገፋፋን ያለን ሰዎች ማስታወስ ያለብን ይሄንን ነው። የፈለገው ችግር ነገር ቢያጋጥመን እዚህ ላይ ይሄ ችግር ነገ የሚያስረሳን ጀነት ይጠብቀናልና ለዚያ ስንል ልንቋቋም ይገባናል ለማለት ነው። ወማ ተነዘለት ቢሂ አሸያጢን ቁርአንን ሰይጣን አይደለም ይዞት የወረደው። ወማ የንበጊ ለሁም ለእነሱም አይገባም። ወማ የስተጢዑን እነሱም አይችሉም። ኢነሁም ሰይጣኖች አን ሰምዒ ከመስማት ለማዕዙሉን የተወገዱ ናቸው። ድሮ ትንሽ ትንሽ ይሰሙ ነበር እስከ አራተኛው ሰማይ ይወጡ ነበር ከዚያ በኋላ ታገዱ إنهم عن السمع لمعزولون إن وأنا لمسنا አሉ ጅኖች ሰማይን ነካ ስናደርገው فوجدناها ሙሊአት حرسا ሸዲደን ወሽሁባ ጠባቂ በጠባቂ ሁናለች በችቦ ማቃጠል ሆኗል መልሷ አሉ فلا تدعو مع الله إلها آخر كالله ليلي كالله دار ليلة أملاك تترى فتكون من المعذبين كم من كتطهن لهن وأنذر عشيرتك الأقربين يقرب زمد وشهين ما على الشو نبينا عليه الصلاة والسلام واخفض جناحك لمن اتبعك من المؤمنين كم فهن لتكتلوه أمانيوش زك بكم فمثلوا مثلوا الشو بحريهن ዝቅ በልላቸው፣ ወደ እነሱ ቅረባቸው። ፈኢን ዐሰውከ እምቢ ቢሉህ ፈቁል ኢኒ በሪኡን ሚማ ተዕመሉን እናንተ ከምታደርጉት እኔ ነፃ ነኝ በላቸው። ወተወከል ዐለል ዐዚዝ ረሒም አዛኝና አሸናፊ በሆነ ጌታ ላይ ተመካ። አለዚ የራከ ሒነ ተቁም በምትቆምበት ጊዜ ለሶላት የሚያይህ ወተቀሉበከ ፊ ሳጅዲን ከሰጋጆች ጋራ መሬት ላይ ስትገለባበጥም የሚያይህ ኢነሁ አላህ ሁወ ሰሚዑል ዓሊም የሚሰማና የሚያውቅ ጌታ ነውና ይላል። ነቢያችን ዓለይሂ ሰላቱ ወሰላም የእስላም ዳዕዋ ሲጀምሩ በተናጠል ነው የጀመሩት። በግለሰቦች ነው የጀመሩት። አንድ ባንድ እያስተማሩ ነው የጀመሩት። እነዚህ አንድ ባንድ እያስተማሩ ቆይተው ሶስት አመት ቆዩ። ከሶስት አመት በኋላ ይሄ አንቀጽ ወረደ وأنذر عشيرتك الأقربين واخفض جناحك لمن اتبعك من المؤمنين ሲወርድ ቤተሰቦቻቸውን ሰበሰቡ ሰበሰቡና ጥሪ ያደረጉ ጥሪው ምንድነው የሚለው ያ በኒ ፉላን አሉ ያ በኒ አብዱል ሙጠሊብ ያ በኒ ፍህር ያ በኒ ሉአይ أرأيتم لو أخبرتكم أن خيلا بسفح هذا الجبل تريد أن تغير عليكم صدقتموني ዘመዶቻቸውን ጠሩና አንድ ጠላት በፈረስ ተሰቅሎ ተዘጋጅቶ ሊወራችሁ ነው ከዚህ ጋራ በስተጀርባ አለ ብዬ ማስጠነቀቃችሁ ታምኑኛላችሁን አሉ አሃ ታዲያ አንተን ያላመነ ታዲያ ማንና ማንና ምን ነው ዋሽተህ አታውቅ እንዴት ይሆናል እንግዲያውስ አሉ ኢኒ ነዚሩን ለኩም በይነ የደይ አዛቢን ሸዲድ እኔ እንዲያውም ከወራሪ ጦር በበለጠ የሚያሰጋ የሆነ ለጀሃነም አስፈራሪ ተደርጌ ነው የተላኩት። ጀሃነምን ፍሩ ብዬ ነው የመጣሁት። ስለ ጀሃነም ላስጠነቅቃችሁ ነው። አቡ ለሀብ ተነሳና ተበለከ ሳኢረ ልየውም እንዲሁ አንተ ሁልጊዜ መቼም እንዳሳፈርከን ነው ጥፋት ይሁን አንተ ሁልጊዜ ኑሮ እንዴት ለዚህ ትሰበስበናለህ? አሊሃዛ ጀመዕተና አሊሃዳ ጀመዕተና ተበን ለከ ስላለ ወዲያው አላህ ስብሓነሁ ወተዓላ ቁርአን አወረደ። ምን የሚል ተበት የዳ አቢ ለሀብ የአቡ ለሀብ እጆች ይጥፉ እንጂ ምን አንተ ለምን ትጠፋለህ አላቸው። አንዲር አሺረተከ ልአቅረቢን በዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም የተረጎሙት። እኔ እናንተስ አንዲር አሺረተ ልአቅረቢን በምን ይሆን የምንተረጉመው? ምን ያህል ህዝቦቻችንን ሰብሰብ አድርገን አስተምረናል፣ አስታውሰናል፣ መክረናል። ራሳችንን ፈትሽ جزاكم الله خير صلى الله وسلم على خير خلق محمد وآله وصحبه وسلم أجمعين السلام عليكم ورحمة الله وبركاته